ቢስሚላህ አልሐምዱሊላህ ወሰላቱ ወሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም አልሐምዱሊላህ ረቢል ዓለሚን ባለፈው ሁሉንም የዒባዳ የተቻለውን ያህል ጠቅሶ እነዚህን ዒባዳዎች ከአላህ ውጭ የሰራቸው ያው የኩፍር ስራና የሽርክ ስራ መሆኑን ተናግሯል። ሁሉንም አሁን ደግሞ ዛሬ የምናየው እያንዳንዶቹን በደሊል በማስረጃ ቁርአን ላይ አላህ ስብሐነ ወተዓላ ያን ያደረገ ከኢስላም ስራ ውጭ መሆኑን ወይም ደግሞ ነቢዩ አለይሂ ሰላቱ ወሰላም የተናገሩት ማስረጃዎችን እናያለን ወደሊሉ ረጃ የሚለው ላይ ነን ማለት ነው ኸውፍ ላይ ነን እሺ ዱዓ የሚለውን ባለፈው አይተናል ዱዓ የሚለውን ባለፈው አይተናል وقال ربكم ادعوني استجب لكم الله ጠይቁኝ ሰጣቸዋለሁ ብሏል ان الذين يستكبرون عن عبادتي እኔን በማምለክ ላይ የሚኩራሩት እኔን የማያመልኩት የማይለምኑት ሰድኹሉነ ጀሀነም ዳኺሪን አለ ጀሀነም ተዋርደው ይገባሉ እንደዚህ ካለ ስለዚህ አላህ Subhanahu Ta'ala ይሄ ስራ ከአላህ ማመጽ ወይ ከከባይር ከሽርክ ከኩፍር ስራ መሆኑን ይናገራል ግን ለምንድን ነው የሚያመልኩት እነሱ ሌላን ነው ይህም ማለቱ ፈመን ዳዓ ገይረ አላህ ከአላህ ውጭ የተጠራ ሰው ላ የቅድሩ አለይህ ነው በማይችለው ዝናብን ማዝነብ ወይ ህይወትን ማቆየት ማዳን ይሄን ሁሉ የመሳሰለ የሰው ልጅ በማይችለው ነገር የሚጣራ ሰው ይሄ ሽርክ ነው። በሚችለው ነገር አድርግልኝ ማለት ችግር የለውም። በሚችለው ነገር ብር ስጠኝ፣ እንደዚህ አድርግልኝ ብሎ መጠየቁ ይሄ ሐላል ነው። ሙሳም አለ ይህንን ደሊል ባለፈው እንዳልነው ያመጡታል። ፈስተጋሰሁ الذي من شعته على الذي من عدوه በጠላቱ ላይ እርዳታ ጠየቀ ይላል የዘሩን ሰው ሙሳን ይጠይቅ ሄዶ አገዘው። ስለዚህ ኢስቲጋሳ ይቻላል አልኩ። እየተደባደቡ ነበረ። አግዘኝ ስለው አገዘው። ይሄ የሚችለው ነገር ነው። ይሄ የሚችለው ነገር ነው። የተከለከለው ምንድነው? ሰው ልጅ በማይችለው መጠየቅ ነው። ወደሊሉ الخوف ዛሬ ደግሞ ስለ ኸውፍ ስለ ፍራቻ እናያለን። فلا تخافوهم فلا تخافوهم እነሱን አትፍሯቸው። وخافوني እኔን ፍሩኝ ኢን ኩንቱም ሙእሚኒነ እናንተ አማኞች ከሆናችሁ እውነት እነሱ ሳይሆን እኔን አትፍሩኝ አለ። ይሄ እንግዲህ የተባለው ለማን ነው? ለነቢዩ ዓለይሂ ሰላቱ ሰላም እና ለሰሓባዎች ነው። ለሰሓባዎች በዛን ጊዜ ለነበሩት በዛን ጊዜ ለነበሩት ለምርጥ ዘመን ሰዎች ፈላ ተኻፉን ወኻፉኒ አለ አላህ። እነሱን አትፍሯቸው፣ ግን እኔን ፍሩኝ። እንኩንቱም ሙእሚኒን እናንተ እውነት አማኝ ከሆናችሁ አለ። ይህን ማለቱ አንድ እስላም ላይ አንዳንድ ትእዛዞች መታዘዛቸው ቀድሞ አለመታዘዝን አያሳይም። ለምሳሌ ነቢዩ ዓለይሂ ሰላቱ ሰላም አላህን ፍራ ሲላቸው አላህን አይፈሩም ማለት አይደለም። አላህን ፈሪ ናቸው። ያ አዩሃ ነቢዩ ተቂላህ ይላል። አንተ የአላህ ነቢይ ሆይ አላህን ፍራ፣ እዚህ ላይም ፈላ ተኻፉን ወኻፉን፣ እነሱን አትፍራቸው እኔን ፍሩኝ ይላል። ይሄ ማለት ሰሃባዎቹ ሰውን ይፈራል አላህን አይፈሩም ማለት አይደለም። ትእዛዝ ነው፣ ትምህርት እየመጣላቸው ነው። ፈላ ተኻፉሁም እነሱን አትፍሯቸው፣ ወኻፉኒ እኔን ፍሩኝ ወኻፉን ያለችው ወደ አላህ ስብሐነ ወተዓላ የምታመለክት ናት። አልኸውፉ ፍራቻ ብሎ ማለት አንድ ነገር የሆነ ነገር ያስከስትብኛል ብሎ መፍራት ነው። የተከለከለው የፍራቻ አይነት ግን የቱ ነው? ፍሩኝ ኢንኩንቱም ሙእሚኒን እናንተ እውነት አማኞች ከሆናቸው እነሱን ሳይሆን እኔን ፍሩኝ አላቸው። የተከለከለው ፍራቻ ግን የትኛው አይነት ፍራቻ ነው? ሁሉም አይነት ፍራቻ አይደለም። ሰው ልጅ ሰው ልጅ ሰውን ሊፈራ ይችላል። የተከለከለው ፍራቻ ለምሳሌ ሐራምን ሐላል ማድረግ ሐራምን ሐላል ማድረግ ወይንም ደግሞ ፈርቶ ሶላትን ቢተው አንድ አካል ይሄ ነገር እኮ እንዲህ ያደርግብኛል ብሎ ፈርቶ ሶላትን ቢተው ይሄ ሰውዬ ኸውፍ አደረገ ከአላህ ውጭ ይሄ ሽርክ ይሆንበታል። ከዛ ውጭ ግን ይሁን ነገር ያደርግብኛል ብሎ ይገልኛል ብሎ በመፍራቱ ሐራም ነው አይባልም። አሁን ይሰማል። <clears throat> ናም <clears throat> ቀጥሎ ያለው ወደሊሉ ረጃ ይላል ስለ ረጃ ወይንም ደግሞ ስለ ክጃሎት ደግሞ አላህ ስብሓን ወተዓላ ምን ይላል እዚህ ላይ فمن كان يرجو لقاء ربه فليعمل عملا صالحا ولا يشرك بعبادة ربه أحدا فمن كان يرجو لقاء ربه يمي فلكال لقاء ربه يجيته المجنانية فليعمل يسرا عملا سرا صالحا ملكام هنا سرا ولا يشرك بعبادة ربه أحدا እንደዚሁም ደግሞ እንዳያጋራ በጌታው አምልኮ ላይ አሐደን አንዳች ማለት ፈመን ካነ የርጁ ሊቃአ ረቢህ የሚፈልግ የሚከጅል ካለ ሊቃአ ረቢህ ጌታውን ማግኘት በመልካም በኸይር ነገር ማለት ነው ፈሊዐመል አመለን ይስራ አመለን ስራን አለ ሳሊሐን መልካም የሆነን ስራ ወላ ዩሽሪክ እንዳያጋራ በዒባደት ረቢሂ በጌታው አምልኮ ላይ ደግሞ እንዳያጋራ አሐደን አንዳችን ቢሆን እንዳያጋራ ነው። አላህ ስብሐነ ወተዓላ የማያገኝ የለም። እዚህ ላይ ፈመን የርጁ ሊቃአ ረቢህ የተባለው በመልካም አላህ ሳይጠላው ሳይቆጣበት ማግኘት የፈለገ ነው እንጂ ካፊርም ቢሆን ሙስሊም ያገኛል። ነብዩ አለይሂ ሰላቱ ወሰላም ማንም እኮ ከእናንተ ውስጥ የለም አላህ ያናገረው ጌታው ብለዋል። ምንድነው ልዩነቱ? ካፊር የሆነ ሰው አላህን አያይም። የጀነት ሰዎች አላህን ያዩታል። ቀጥታ ጀነት የሚገቡ ሰዎች አላህን ስብሐነ ወተዓላ ያዩታል እንጂ አላህ ስብሐነ ወተዓላ ሁሉንም ባሮችን ያናገራል። ካፊርም ሆነ ሙስሊም ለምሰራችሁ አላህ እዚህ ላይ ያለው ግን ምንድነው? ፈመን ካነ የርጁ ሊቃ ረቢሂ ጌታውን ማግኘት የፈለገ ሰው በኸይር መገናኘት አላህ ሳይቆጣበት فليعمل عملا صالحا መልካምን ይስራ ولا يشرك بعبادة ربه أحدا በአላህ ስብሐ ወተዓላ ጌታ ደግሞ አንዳችም እንዳያጋራ በዒባዳ ላይ ስለዚህ ረጃ የሚለው ፈመን ካነ የርጁ ሊቃ ረቢ ጌታውን መገናኘት የሚፈልግ ብሎ አምጥቶታል። ይሄ የሙእሚኖች ባህሪ ነው። መከጀል አላህን ስብሐነ ወተዓላ ማግኘትን ብቻ ሳይሆን ሌላም ነገሮችን ክጃሎት ለአላህ ብቻ ይገባል። ይህን ክጃሎት ለሌላ አሳልፎ መስጠት ሽርክ ነው። መከጀል የሆነ ነገር ያደርግልኛል ብሎ ያው እንደተባለው የሚከጅል ከሆነ ወይም ደግሞ ጀነትን ከሌላ አካል ለምሳሌ ጀነትን መፈለግ ክጃሎት ነው። ይህን ሁሉ ነገሮች ከአላህ ውጭ የሚከጅል የሚፈልግ ከሆነ ይሄ ሽርክ ነው። ወይንም ሸፋዓን ቢሆን ከአላህ ውጭ የሚፈልግ የሚከጅል ከሆነ ሽርክ ይሆንበታል። ወደሊሉ ተወኩል ተወኩል ማለት መመካት መተማመን ማለት ነው። ቀውለሁ ተዓላ የአላህ ስብሓነ ወተዓላ ንግግር ተወኩል ስለማድረግ ስለመመካት ስለመተማመን ምን ይላል አላህ ስብሓነ ወተዓላ ወዓላ አላሂ በአላህ فتوكلوا توكل أدرقوا بالله له السلام عليكم صلى الله عليه وسلم <coughs> خوفنا ين رجعنا ين توكل توكل من متاس بالله سبحانه وتعالى تمام مالتنا ወዓላ አላህ በአላህ ስብሓነ ወተዓላ ፈተወከሉ ተወኩል አድርጉ ተመኩ ኢንኩንቱም ከሆናችሁ ሙእሚኒን እናንተ አማኞች ከሆናችሁ በእውነት በአላህ ስብሓነ ወተዓላ ተወኩላችሁን አድርጉ የምትተማመኑበት ነገር የምትመኩበት ነገር ገንዘባችሁ ወይ ደግሞ ያላችሁ ስልጣን አቅም ጉልበታችሁ መሆን የለበትም አላህ በቁርአን ላይ ሲናገር ስለ አድ ህዝቦች ምን አለ እነዛን ያለፉትን ህዝቦች አይመለከቱንም አለ እኛን ማለት ነው የነቢዩ አለ ሰላት ሰላምን እማ ሲያስተምር كانوا أشد منهم النسك وكالنس بتعم يبرتوا تنكروا شبروا قال الله سبحانه وتعالى النس لا تفع الكجرهم كأفعت وهلا راس الدجر من عليه صار عنك أنهم أعجاز نخل خاوية الله سبحانه وتعالى نفاس كلا كبت وهلا شات أفعت سموته خلك وهلا كتملكتها شو على هذا صار عنك أنهم أعجاز نخل خاوية يتلك إذا የተገነበሰ የወደቀ ይመስል እንደዛ ሆነው ወድቀው ትመለከታቸዋለህ አለ። በጣም ብርቱና ጠንካራ ነበሩ፣ ግን ለአላህ ስብሐነ ወተዓላ የማይረቡ ደካማ ፍጥረቶች ናቸው። እነሱን እንኳ አላህ ስብሐነ ወተዓላ ብዙ የበዙና ጠንካራ ከመሆናቸውም ጋር ለአላህ ስብሐነ ወተዓላ ለማጥፋቱ በጣም የቀለለ ነበረ። ታዲያ እናንተ ምን የሚያሳምጽ ጉልበት አገኛችሁ ይላል። እሺ፣ ስለዚህ ተወኩላችሁ በምናችሁ አይሁን ማለት ነው። በጉልበታችሁ ባላችሁ አቅም ወይ በስልጣናችሁ በምንም ነገር ሳይሆን መሆን ያለበት በአላህ ስብሐነ ወተዓላ ብቻ ነው። ወቀውሉሁ እንደሁም አላህ ስብሐነ ወተዓላ ምን አለ? ወመን የተወከል ዐለ አላህ ፈሁወ ሐስቡሁ ወመን የተወከል ዐለ አላህ በአላህ ስብሐነ ወተዓላ ተወኩል የሚያደርግ የሚመካ የሚተማመን ሰው ፈሁወ ሐስቡሁ እሱ በቂው ነው። ሌላ ነገር ጭማሪ ምንም አያስፈልገውም። በአላህ ከተመካ ጉልበትም ስራ ምንም አያስፈልገውም። ይሄ ማለት ስራ ተስሮ ማለት አይደለም። ሰበብ ማድረስ አለበት ሰው ላኪን የተወኩል ደረጃው ይሄ ነው። በአላህ ተወክል ካለ አላህ ስብሐነ ወተዓላ ይሰጠዋል። አላህ ስብሐነ ወተዓላ ይሰጠዋል። ነቢዩ ዓለይሂ ሰላቱ ወሰላም እናንተ እንደ ወፍ ያህል እንኳን የምትተማመን ብትሆኑ ኖሮ ወፍ በአላህ ስብሐነ ወተዓላ ተወኩል ያለው ወፍ ስትወጣ ሆዷ ባዶ ሆኖ ትወጣለች። ከዛ በኋላ ሆዷን ሞልታ ትመለሳለች አሉ። ግን የሰው ልጅ ከዛ የበለጠ በጣም ተወኩል ያጠረው ነው ማለት ነው። والدليل الرغبة والرهبة والخشوع صوت نزيل لكم عند العامة تحتكم رغبة كجالتنا كجالتنا يا الله نزلت مكجل وجنة مكجل الله نوديتها رهبة بتكاراني جهنم النصرات الله النصراتنا يا الله نقطع نصرات خشوع لالله سبحانه وتعالى متنانس يسوس تماس قوله تعالى يا الله سبحانه وتعالى نقدر إنهم كانوا الناس كنبروا إنهم كانوا الناس كنبروا يسارعون في الخيرات يتشكل نبرا إشكال الدم نبرا في الخيرات بملك نقر ويدعوننا يتأر النبر رغبا ورهبا رغبا ينيا نبتا جنة عندهم جنة كجلة ورهبا جهنم فرتو يتأر النبرا رغبا ورهبا وكانوا لنا خاشعين الناس مكولين ينبروا ኻሺዒነ ተናናሾች ለአላህ ስብሓነ ወተዓላ በዒባዳ አላህን በመፍራት የሚተናነሱ ነበሩ። ዒባዳ ማድረግ ስጁድ፣ ሩኩዕ ማድረግ ለአላህ መተናነስ ነው። ራስን ዝቅ ማድረግ ለአላህ ተከቡር አላህ ስብሓነ ወተዓላ አይወድም። ብዙ ቦታ ላይ ቁርአን ላይ ተጠቅሷል። ኢነ አላህ ላ ዩሒቡ ኩለ ሙኽታሊን ፈኹር። ኪብሪያእን አላህ ስብሓነ ወተዓላ አይወድም። ኩራት ከፍ የሚያደርግ ራሱን አላህ ስብሓነ ወተዓላ አይወድም። መተናነስን ይወዳል። መተናነስ ያለው ለማን ነው ግን ለአላህ እንደዚሁም ደግሞ ከሰዎች ለሙእሚኖች አላህን ፈሪ ለሆኑ ሰዎች ሰው ራሱን ያስተናንሳል ግን ለአላህ የሚገባ መተናነስ እና ለሰው ልጅ አንድ አይደለም ስጁድ ትልቅ መተናነስ ነው ለሰው ስጁድ አይደረግም ጎንበስ ማድረግ አጠቃላይ ይሄ ርኩዕ ማድረግ ዝቅ ማለት ይሄ ነገሮች ለአላህ ብቻ የተገቡ ናቸው ከዛ ውጭ ግን ሙእሚን ወንድምህን ከፍ አድርጎ ማሰብ ይሄ ኸይር ያለው ነገር ነው እንጂ ከዛኛው መተናነስ አይታሰብም ኢነሁም ካኑ እዛ አላህ ስብሐ ወተዓላ ምን አለ? እነሱ እኮ ይጠሩን ነበረ፣ የድዑነና ይጠሩን ነበረ። ረገበን ወረሃበን አለ ከጅለው እንደዚሁም ፈርተው ረገበን ጀነትን ፈልገው የአላህን ውዴታ ፈልገው ወረሃበን ጀሃነምን በመፍራትና የአላህን ጥላቻ በመራቅ በመፍራት ወካኑ ለና ኻሽዒን እነሱም እኮ ለኛ ነበሩ ተናናሾች ለአላህ ስብሐነ ወተዓላ ተናናሾች ነበሩ። ማናቸው ለአላህ Subhanahu ተናናሽ የነበሩት አላህን ፈሪ የሆኑ ሰዎች ናቸው። <clears throat> እነዚህ ሰዎች አላህን ፈሪ የነበሩ ሰዎች ናቸው። ይሄ ታሪክ ግን የተነሳው ከማን ጋር በመያያዝ ነው? ከነብይ ጋር ነው። እሺ ነብይ ማን ናቸው? <clears throat> እዚህ ላይ ያለ ይሻሪዑነ <clears throat> ፊል ኸይራቲ በኸይር ነገር መሽቀዳደም በሸሪዓው የተወደደ ነው ያለ ነገር ነው። እሽቅድድም ማለት አንዱ ኸይር ስራ ሲሰራ እኔ የበለጠ እሰራለሁ ብሎ መሽቀዳደም ይሄ ሪያእም ሱምዓም አይደለም፣ ኸይር ነው። ሰሃባዎች አንዱ ሲበልጠው አንዱ ለምን በለጠኝ እያለ ይፎካከሩ ነበረ። እንደውም ከተነሳ ፉክክር ውስጥ አንዱ ምንድነው ሀብታሞቹ ሰደቃ ማድረግ ሲጀምሩ ብዙ ነገር ሲሰጡ ደሃዎቹ የላቸውም የሚያደርጉበት ድሃዎች የሚያደርጉበት የላቸውም ነበረና ነቢዩ አለይሂ ሰላቱ ሰላም ሄደው ምን አሏቸው? ዘሀበ አህለ ዱሱር እነዛ የገንዘብ ባለቤቶች ሀብታም የሆኑ ሰዎች አጅርን ይዘው ሄዱ። ሀብታም የሆኑ ሰዎች አጅር ይዘው ሄዱ አላቸው። ከዛ ኋላ ነቢዩ አለይሂ ሰላቱ ወሰላም ይሄ ሲባል ምን አሏቸው? አላህ እኮ ለእናንተ አድርጎላችኋል። አላህ እናንተ ሰደቃ የምታደርጉበትን ነገር አድርጎላችኋል። ከዛ ምን አሉ? ሁሉም ተስቢህ ሰደቃ ነው፣ ሁሉም ተህሚድ ተህሊል ሁሉ ሰደቃ ነው አላቸው። ከዛ በኋላ ይህን ማድረግ ሲጀምሩ ሀብታሞቹ ሰሙና ይህን ማለት ሲጀምሩ ለነቢዩ አለይሂ ሰላቱ ወሰላም ተመልሰው ሄደው ይኸው አንተ ነግረን ነበረ ማለት ጀመርን። እነሱም ግን ይህን ነገር ስላወቁት እነሱም እያሉ ነው እነሱም እያሉ ነውና ስለዚህ ደግሞ ሌላ ነገር ንገረን ሲሉ አላህ ስብሐነ ወተዓላ የፈለገውን በትሩፋቱ ያስበልጣል አላቸው። ግን ወልዓጀቡ በጣም የሚገርመው ነገር ሰሓባዎቹ ያዘኑት የተገረሙት በነዛ በሀብታሞቹ እነኛ ለምን ገንዘብ አላገኘንም ሳይሆን በአጅር መበለጣቸው ነው። በአጅር መበለጣቸው ነው እንጂ የቆጫቸው እነሱ በዱንያ ላይ ባለው ብልጭ አይደለም። በአጅር ስለተበለጡ ብቻ ግን ይህን ነገር አልፈለጉም። ነቢዩ ዓለይሂ ሰላቱ ሰላምን ጠየቁ። ያሁኑ ግን ያው የኛ ፉክክር ዱንያ ነው። አኺራ አይፎካከርም። ሰው ቢፎካከር ራሱ ያው በምን አይነት ነው የሚፎካከረው? አላህ በማይወደው ነው። ወይ ቀድሞ ሶላት እኔ ባሰገድ፣ ወይ ደግሞ አንዱ አላህ በማይወደው ነው። ስለዚህ አላህ ስብሐነ በዚህ በኩል ትንሽ ጥንቃቄ ያስፈልገዋል። <clears throat> አላህ ሂዳያ ይስጠን። አሁን ይታያል ትንሽ والدليل الرغبة والرهبة والخشوع يميلون أيتنا كلهم فراتشام متنانس يميلون بعند ليلة الله سبحانه وتعالى مأتوان خشية متأهون والدليل الخشية سلا خشية رقمه الله سبحانه وتعالى من إلال ኸሻ አላህን ስብሓን ወተዓላ መፍራት ነው ይሄኛው ኸሻ ግን ከኸውፍ ይለያል ብለናል ባለፈው ይሄኛው ኸሻ ከኸውፍ የተለየ ነው قوله تعالى فلا تخشوهم واخشوني ቅድም እንዳልነው ፈላ ተክሸውሁም እነሱን አትፍሯቸው ነው የሚባለው ወክሸውኒ እኔን ፍሩኝ ኢንኩንቱም እናንተ ከሆናችሁ ሙእሚኒነ እናንተ እውነት አማኞች ከሆናችሁ እነሱን ሳይሆን እኔን ፍሩኝ አለ አላህ ስብሐነ ወተዓላ የቀድሙ ላይ የአሁኑም ላይ ፈላ ተክሸውም ወክሸውኒ ፈላ ተክሸውም እና አትፍሩ ማንንም ማንንም ቢሆን አትፍሩ አላህን ብቻ ፍሩ የሸጣን ወልዮችንም አትፍሯቸው የሸጣን ወልዮች ያስፈራራሉ እኛ እንደዚህን ማድረግ እንችላለን እንደዚህ እናደርጋለን በሰው ላይ የፈለግነውን ሲሕር ሰርተን መቀየር እንችላለን እያሉ ያስፈራራሉ ይህን ነገር ማድረግ አይችሉምና <clears throat> አትፍሯቸው አለ ايش وفي هذا الآية يقدم لي كلمة وصف الله تعالى من عباده بأنهم يدعون الله تعالى رغبا ورهبا والخشوع والدعاء هنا شامل لدعاء العبادة والدعاء المسألة دعاء ሲባል ደግሞ ባለፈው እንዳልነው ዱዓ ኢባዳ አለ የጥያቄ አለ የዒባዳው ለማንም አይቻልም ብለናል። የጥያቄው ግን በሚችለው ይቻላል ማለት ነው። እሺ የቅድሙ የተነሳው ምንድነው? የቅድሙ የተነሳው ምንድነው? ከነብይ ጋር በመያያዝ ነው። ነብይ ሁድ ነብይ ሁድ ይሁኑ ማድረሳቸው ባለቤታቸውና እነሱን ነው እንደዛ ያላቸው ይሻሪዑነ ፊል ኸይራቲ ሁሉም ይሄ የሙእሚኖች ሽፋ ነው። ግን ቁርአን የሚያነሳበት ሰው አለው። እነዛም ነብይ ናቸው። ነብይና ባለቤቱ አላህን ፈሪዎች መሆናቸውና ረገበን ወረሀበን ይጠይቁ ነበረ ነው። እሺ እናያለን ኢንሻአላህ። ወአኒቡ ፈላ ተኽሸውሁም ወኽሸውኒ እነሱን አትፍሯቸው፣ እኔን ፍሩኝ። ኢንኩንቱም ሙእሚኒና እናንተ አማኞች ከሆናችሁ ወአኒቡ ኢላ ረቢኩም ኢናባ መመለስ ነው ኢናባ መመለስ ወደ አላህ ስብሓን ወተዓላ መመለስ ተውበት ማድረግ ማለት ነው ኢናባ ማለት ሰው ወደ አላህ የሚመለስበት ነው ዋጅብ ነው ተውበት ማድረግ ዋጅብ ነው ስና ነው ቢባል ዋጅብ ነው ለምንድን ነው ተውበት የሚደረገው ከሐራም ነገር ነው ስለዚህ ከሐራም ነገር መመለስ ደግሞ ዋጅብ ነው ሐራም ነገር መስራት ይቻላል አይቻልም ከሰራው ደግሞ መመለሱ ምንድነው የሚሆንበት ዋጅብ ይሆንበታል ማለት ነው። ተውበት ማድረግ ሲባል የትልቅ የዲን ደረጃ ሆነው በጣም አላህን ፈሪዎች ብቻ የሚሰሩት ሌላው ሙሚን የማያደርገው የሚመስለው ሰው አለ። ግን ተውበት ማድረግ ዋጅብ ነው። ለምንድን ነው ወደ አላህ መመለስ ወይ ኢናባ የሚለው ነገር የመጣው ከሐራም ነው እንጂ ከኸይር ነገር መመለስ የለም። ሙባህ ነገር ከመስራትም የለም። ስጋ አልበላም አላገባም ያሉ ሰሃባዎች ነበሩ አይደለ? ነብዩ አለይሂ ሰላቱ ወሰላም ከለከሏቸው። እንደዚህ አትበሉ፣ እኔ አገባለሁኝ፣ እበላለሁኝ፣ ሌሊት እምተኛለሁ፣ እጾማለሁ፣ አፈጥራለሁ አሉ። ለምንድን ነው ከዛ ተመረቂ ባል ሱነት ፈለይ ሰሚኒ ከኔ ሱና የሚያፈነግጥ ሰው ከኔ አይደለም አለ። ስንሰራ የነብዩን መከተል መሆን አለበት። ኢናባ መመለስ ያለው ስለዚህ ከምንድን ነው ከሐራም ነገር ብቻ ነው። ከሙባህ ነገር አልሰራም ብሎ መጸጸት ወይ ደግሞ አላህ ከሚያዘው ነገር አልሰራም ማለት መጸጸት አይቻልም። ስለዚህ ኢናባ ማድረግ ወይ መመለስ አምር ነው። ወአኒቡ ኢላ ረቢኩም ወደ ጌታችሁ ተመለሱ። ወአስሊሙ ለሁ ለሱም እጅ ስጡ። ኢስላም ማለት እጅ መስጠት ማለት ነው። ለማን ነው? አልኢስቲስላሙ ሊላሂ ቢተውሂድ ለአላህ ስብሐነሁ ወተዓላ በተውሂድ እጅ መስጠት፣ ሌላን ነገር አለማምለክ። በዚህ ነገር ላይ ይሄ ርዕሱን የሚነሳ አይደለም። ሌላ ማምለክ አለማምለክ፣ ሌላ መስራት አልመስራት የሚነሳ አይደለም። በሙእሚኖች ዘንዳ የተረጋገጠ ነው። ወአኒቡ ተመለሱ ኢላ ረቢኩም ወደ ጌታችሁ ወአስሊሙ ለሁ ለሱም ደግሞ እጅ ስጡ በዒባዳ አላህን በማምለክ በተውሂድ። ስለዚህ ኢናባው ግን ወደ ማን ነው የሚገባው? ወደ አላህ ነው። ተውበት ወደ ሌላ የሚያደርግ ሰው ሙሽሪክ ነው። ይኸው እንዲሰርቼ ነበር አጥፍቻለሁ፣ ተጸጸትኩኝ ብሎ ለገሌ ከሆነ አይ አይደረግም። መጀመሪያው ነው እሱ አይደለም እና ሐላል አድራጊው ቀጪው፣ እሱም ራሱ ጥፋተኛ ነውና ስለዚህ ኢናባ ማድረግ ያው ዋጅብ ነው፣ ግዴታ ነው። ከወንጀላችን መመለስ ወአስሊሙ ለሁ አልኢስላም አለ ሸርዕ ወሁወ ልእስትስላሙ ሊአሕካሚላሂ ለአላህ ስብሓነ ወተዓላ ላዘዛቸው ድንጋጌዎች በሙሉ እጅ መስጠት ነው። ሐራም ላለው ነገር መከልከል፣ ዋጅብ ላለው ነገር ሁሉ ደግሞ መታዘዝ። ኢስላም ብሎ ማለት ሁለት አይነት ኢስላም አለው። ባለፈው ዒባዳ ሁለት አይነት ዒባዳ አለው ብለናል። አንደኛው ዒባዳ ሸርዕይና ከውንይ ብለናል። ከውንይ የሚለው ሁሉም የሚያደርገው ነው፣ ወደደም ጠላም። አላህ ሱብሓነሁ ወተዓላ ሲጠራቸው አሁን የዛን ቀን በሚጠራችሁ ጊዜ ፈተስተጂቡነ ቢሐምድህ እሱን በማመስገን በሐምድ ትመልሳላችሁ ይላል። ይህ ሁሉም የሚያደርገው ነው። ይሄ ዒባዳ አጅር ያለው አይደለም። አላህ ጌታ በመሆኑ የተገባው ነው። ሁሉም ሰው የሚፈጽመው ነው። የዛኔ ሁሉም ስለሚያውቅ ማለት ነው። ሸሪዓዊ የሆነ ኢባዳ ደግሞ ምንድነው? ሰው ስሜቱን አቅቦ ሶላት መስገድ፣ ዒባዳ ማድረግ ሁሉ በራስ ወዶ የሚሰራው ነው። እዚህ ላይም ኢስላም ሲባል ሁለት አይነት ኢስላም አለ። الإسلام الكوني لا إسلام الكوني وهو الاستسلام نو نعم. لا الله سبحانه وتعالى استسلام ما درج نو نعم. إيه اللي هو اللي ميهم نو نعم. الله اندالو وله أسلم من في السماوات والأرض طوعا وكرها وإليه يرجعون لسه لقمكو استسلام أدرقوال بس ما ينبم ذرمي اللوت مؤمن بهن كافر لا الله سبحانه وتعالى استسلام قال لا الله سبحانه وتعالى እስቲስላም አድርጓል በሰማይም በምድርም ያለው ይላል። ስለዚህ ካፊርም ሆነ ሙስሊም ወደደም ጠላም ማለት ነው ወደደም ጠላም ለአላህ ስብሐነ ወተዓላ ኢስቲስላም አለው ፍጥራ እንዳልነው ባለፈው ማለት ነው። ሁለተኛ እስላሙ ሸርዒ ሸርዒ አለ። ይሄ ደግሞ ትክክለኛው እስላም ነው። በአላህ ስብሐነ ወተዓላ መታዘዝንና ከአላህ ስብሐነ ወተዓላ ውጭ ያለውን ደግሞ አለመታዘዝን ከአላህ ውጭ ያሉት ነገሮችን በመካድና በአላህ በማመን የታሰረ ይሄ እስላም ነው። ከዛ ውጭ ያለው በሰማይም በምድርም ያለው ወደደን ጠላም ለአላህ ስብሐነ ወተዓላ ተመላሽ መሆናቸው ይህንን ሁሉ እስቲስላም አድርገዋል። መሞትን የሚክል የለም። አልሞትም የሚል ሰው የለም። ለምሳሌ እንደዚህ የመሳሰሉ ነገሮች አሉ። ካፊርም ሆነ ሙስሊም የሚደርሰው ባለፈውም እንዳልነው ዒባዳ ሸሪዓው ያለ ከውንይም አለ። ይህንን ከውንይ ዒባዳ የሚያደርገው ግን ሁሉም ሰው ስለሆነ አጅር የሚያስገኛለም። ይህም እስቲስላም የተባለው ወደድም ጠሉም አላህ ስብሐነ ወተዓላ የሚያደርግባቸው ስለሆነ ሁሉም ሰው ነው ከአደም ጀምሮ እስከ መጨረሻ ያለው ህዝብ የሚያደርገው ነው ሸይጣንም ያደርጋል እኮ ሸይጣን እንደውም ሰው ካስከፈረ በኋላ ራሱ ምን ይላል እኔ እኮ እስትግፋር እኔ አይደለሁም ይላል ከመሰል ሸይጣን ኢዝ قال للانسان ክፉር ፈለማ ከፈረ ቃለ اني بريء منك اني اخاف الله رب العالمين ይላል ልክ ካስከፈረው በኋላ ምን ይላል ከፈር ይለዋል። فلما كفر قال إني بريء منك። እኔ እኮ ካንተ የጠራሁኝ ነኝ። እኒ እኔ እኮ አኻፉላህ ረበል ዓለሚን የዓለምን ጌታ የሆነውን አላህ ስብሓነሁ ወተዓላን እፈራለሁ ብሎ ይመለሳል። ይሄ ይጠቅመዋል ግን አይጠቅመውም። እንደዛ ሆኖ ካፊሮችም ሙስሊም የሚያምንበት የሚሰራው አለ። ግን ይሄ እንደዚህ አይነት ነገሮች ጥቅም የላቸውም። ጥቅም ያለው ትክክለኛ ሸሪዓዊ ኢስላምን በመከተል ነው ማለት ነው። እሺ والدليل الاستعانة قوله تعالى استعانة استعاذة لا استغاثة استعاذة ማለት تعوذ ነው መጠበቅ ነው أعوذ بالله በዚህ እንይዘዋለን እንዳይጠፋን أعوذ بالله من الشيطان الرجيم እንጠበቃለን እኮ ከማ ከሸይጣን اللهم إني أعوذ بك من الخبث والخبائث አላህ ሆይ እኔ ባንተ እጠበቃለሁኝ ከወንድም ከሴትም ሸይጣኖች ከሸራቸው በሙሉ እስቲዓዛ ነው። ይሄ መጠበቅ ነው። እንግዲህ በአላህ እጠበቃለሁ። አላሁመ ኢኒ አዑዙ ቢከ አዑዙ ቢከሊማት ላህ ታማት ሚን ሸሪ ማ ኸለቅ ከሁሉም ከፈጠራቸው ነገሮች በሙሉ በምን እጠበቃለሁ? በአላህ ስብሐነሁ ወተዓላ ሙሉ በሆነችው በአላህ ስብሐነሁ ወተዓላ ንግግር እጠበቃለሁ አለ። ተዓውዶች ብዙ ናቸው። እነዚህ ሁሉ ተዓውዶች በማን ነው? በአላህ ስብሐነሁ ወተዓላ ብቻ ነው የሚሆኑት። እነዚህን ግን ከአላህ ውጭ ካደረገ ሰውየው ይዘን ሽርክ መጣ። እዚህ ላይ እስቲዓና መጣ። እስቲዓና ማለት ደግሞ መታገዝ ነው። እስቲዓና መታገዝ ነው። አላህ ሆይ አግዘኝ፣ ይህን ነገር ማድረግ እፈልጋለሁና አላህ ያንተን እገዛ እፈልጋለሁ ይላል። እስቲዓዛ ዱዓ ይሁን እንዳለ ያላቸው ምንድናቸው? በሚችለው ነገር ሰው ይቻላል። እቃ እያነሳሁኝ ነውና አግዘኝ ቢለው ይችላልና ስለዚህ አይከለከልም። በማይችለው ነገር ሲሆን ነው። እያከ ናዕቡዱ አንተን እናመልካለን ኢያከ አለ አንተን ብቻ ኢያከ ማለት አንተን ብቻ ሌላን ሳይጨምር ናዕቡዱ እንገዛለን እናመልካለን ወኢያከ ነስተዒን እንደዚሁም በአንተ ብቻ እንታገዛለን ኢያከ ነስተዒን ኢያከ ናዕቡድ ብሏል አንተን ብቻ እናመልካለን አንተን ብቻ እንገዛለን ስለዚህ ሌላ የሚያስጨምር ነገር አለው የለውም አላህ Subhanahu Wa ብሏል እነዚህ ሙእሚኖች የሚያደርጉት ዱዓ ነው ሁልጊዜ الحمد لله رب العالمين الحمد لله مزقانا يقبا ورب العالمين لا ألم أتجيك الرحمن الرحيم أذن النار هو رهيون الرحمن له اللمسون الرحيم ملو لا مؤمن بك خاص يتقبا صفانا إن إيه هو اللسيل هو الكيجي إيه سو بك أن مسلم هنا سو أسرى سبات كيجي أسرى سبات ركعي شكرا يك أن صلاة إيه إن نجاق مالتنا مع ኢያከ ናዕቡዱ ወኢያከ ነስታዒን ባንተ እንታገዛለን። ስለዚህ እስቲዓና በአላህ ስብሐነ ወተዓላ ብቻ ነው። ሙእሚኖች ይህንን ነው እንጂ የሚሉት በሌላ መታገዝን ወይ መጠበቅን አይፈልጉም። እዚህ ላይ ዒባዳ ይላል። ዒባዳም ለአላህ ነው፣ እስቲዓናም ለአላህ ነው። በሐዲስ ላይ ምን ብለዋል ነቢዩ ዓለይሂ ሰላቱ ወሰላም? ኢዘ እስተዓንተ ፈስተዒን ቢላህ። እስቲዓና በፈለክ ጊዜ ማድረግ በፈለክ ጊዜ ፈስተዒን ቢላህ፣ በአላህ ስብሐነ ወተዓላ ታገዝ። እስቲዓና ማድረግ በፈለክ ጊዜ በአላህ ስብሐነሁ ወተዓላ እስቲዓና አድርግ ታገዝ ኢዘስተዓንተ በታገዝክ ጊዜና ፈስተዒን ቢላህ በአላህ ታገዝ ሌላ እገዛ አያስፈልግህምና እገዛ የፈለገን ሰው መጠበቅ የፈለገን ሰው በአላህ ስብሐነሁ ወተዓላ ነው እንጂ በሌላ መጠበቅ ወይንም መታገዝ የለበትም የለበትም ብቻ ሳይሆን ካደረገውም ደግሞ ሽርክ ይሆንበታል ተቃራኒነቱ ይህን ያህል ነው አንድ ሰው አላህን ሲለምን ተውሂድ ያደረገ አጅርም ያገኛል። ከአላህ ውጭ ሳይለምን ደግሞ አጅር የለውም ብቻ ሳይሆን ሽርክም ይሆንበታል። ኢስቲዓና ያለውም ላይ እዚህ አሁን ላይ ያመጣነውም ላይ ሰው በሚችለው ነገር ላይ አለ አሁንም ኢባዳ ብቻ ነው ሰው የሚችለው ነገር። ኢባዳ ግን አጠቃላይ አምልኮ ስለሆነ ይሄ ሰው በሚችለው ነገር የሚባል ነገር የለውም። በሚችለው ነገር ስጁድ አደርግለታለሁ እለምነዋለሁ አይባልም። እነዚህ ግን መታገዝ መጠበቅ መጠበቅ የለውም። መጠበቅም ቢሆን ለምሳሌ ጠብቀኝ ከዚህ ብሎ በሚችለው ነገር ሊችል ይችላል። በእርግጥ የሆን ነገር ሊጎዳ ይመጣና እስኪ ጠብቀኝ ለዛሬ ደካማ የሆነ ሰው በጠንካራ ሊጠበቅ ይችላል። ይሄ ያው ያለ ነው። እንዳለው ሰው በማይችለው ነገር ነው። አላህ በቁርአን ላይ እንዳለው ወአነሁ ካነ ሪጃሉን ሚነል ኢንሲ የዑዙነ ቢሪጃሊን ሚነል ጂኒ ፈዛዱሁም ረሃቃ ነበረ እኮ አለ ሰዎች ምን ያደርጉ ነበረ? የዑዙነ ቢሪጃሊን ሚነል ጅን በወንድ ወይንም ደግሞ መሪ ጀግና በሚባለው ጅን ይጠበቁ ነበረ። فزادوهم رهقا ግን ምንን ጨመረላቸው? ጥመትን፣ ፍራቻን፣ እንደ ባለመተማመንን እንጂ ሌላ ነገር ምንም አልጨመረላቸውም ይላል። ስለዚህ ይሄ እስተዓዛ የሚለው ነገር ከአላህ ውጭ ካደረገው ጥመትንና ፍራቻ ነው እንጂ ሌላ ነገር አይጨምርለትም። እስተዓና የሚለውም እንደዚሁ መታገዝም ሲባል እንደዚሁ። ብዙ ጊዜ የተለመዱት ሽርኮች ግን ምንድናቸው? ስራሳ አብዛኛውን ጊዜ። እሺ ተዓውዝ ይላል። ቁል አዑዙ ቢረብ ልናስ ቁል አዑዙ ቢረብ ልፈለቅ ቁል በል አለ أعوذ እጠበቃለሁኝ ቢረብ ናስ በሰዎች ጌታ قل أعوذ برب الناس በል እጠበቃለሁኝ በማ በሰዎች ጌታ እጠበቃለሁ በል ተዓውዝ ነው ይሄም قل يا محمد አላቸው አንተ ሙሐመድ ሆይ በል ምን በል أعوذ برب الناس እጠበቃለሁኝ በሰዎች ጌታ ቁል የሚለው የመጣው ለማን ነው ለነብዩ አለይሂ ሰላቱ ሰላም ስለሆነ ነው ብዙ ቦታ ላይ ቁርአን ላይ ያሉት ቁል የሚለው ሁሉ ለማን ነው ለነብዩ አለይሂ ሰላቱ ሰላም ነው እማቸውን ያስጠነቅቃሉ የሚባል ከሆነም ይላሉ ማለት ነው ቁል በል አንተ ሙሐመድ ሆይ አዑዙ ቢረቢ ናስ በሰዎች ጌታ እጠበቃለሁ በል ቁል አዑዙ ቢረቢ ፈለቅ ፈለቅ በፈለቅ ጌታ እጠበቃለሁ በል ሌላም ብዙ ተዓውዞች አሉ በአላህ በመሊክ ናስ ይላል ቀጥሎ መሊክ ናስ እንደዚሁም የሰዎች ሁሉ ንጉስ በሆነው መሪ በሆነው ኢላሂ ናስ ይላል ምን ሸር الوسواس الخناس ከሁሉም ከወስዋሶች ከመጥፎ ወስዋሶች በማን ነው ግን የሚጠበቀው? በአላህ በሰዎች ጌታ ማለት ነው። እሺ ቢረቢ ናስ በአላህ ስብሐነ ወተዓላ በሰዎች ጌታ ይጠበቃል ማለት ነው። እስቲዓዛ ያለው ይሄ ነው። አሁን በተለምዶ ሰው ስለሚያውቀው በተለምዶ ሰው ስለሚያውቀው أعوذ برب الناس በአላህ ስብሐነ ወተዓላ መጠበቅ እንዳለ ያውቃል፣ ለምዶታል። አውዙ ቢላሂ ሚነ ሸይጣኒ ረጂም ይላል። አውዙ ቢከሊማቲላሂ ተማቲ ሚን ሸሪ ማ ኸለቅ እነዚህ ተዓውዞች ተለምደዋል። ስለዚህ እነዚህ ነገሮችን ከአላህ ውጭ ሰው ሲያደርግ ቢያ ይደነግጣል። የኛ ሀገር ሰው ብዙ ስለለመደው እስቲዓዛ የሚለው መጠበቅ የሚጠብቅ አላህ ብቻ ነው ይላል። ችግሩ ምን ምን ላይ መጣ? አብዛኛው ሰው እስቲዓዛ ላይ ነው። እርዳታ መጠየቅ ላይ ግን የተለየ ነገር ሰው መጣ። እስቲዓዛ ይሁን እስቲዓና ይሁን እስቲጋሳ አንድ አይነት ነው በሸሪዓው የሚታየው። እስቲዓና ያለው መታገዝ ነው በአላህ፣ እስቲዓዛ ያለው መጠበቅ ነው። እስቲጋሳ እርዳታ መጠየቅ ነው። ሰው ግን ኢስቲዓዛ የሚለው ነገር ግልጽ ስለሚታይ በጣም ቁርአን ላይ ስለተደጋገመ አዑዙ ቢላህ የሚለውንም ሰው ስለለመደው ከአላህ ውጭ ተአውዝ የሚያደርግ ሰው አታገኙም ብዙ ጊዜ ከሆነ ነገር ሊጠበቅ ብሎ በገል ይጠበቃል የሚል ሰው አብዛኛውን ጊዜ የለም ይኖራል ብዙ ችግር ያለው استغاثة ላይ ነው قوله تعالى የአላህ ንግግር ምን አለ إذ تستغيثون ربكم ጌታችሁን እኮ እርዳታ በጠየቃችሁት ጊዜ فاستجاب لكم ለእናንተ መለሰላችሁ إذ تستغيثون ربكم ጌታችሁን እርዳታ በጠየቃችሁ ጊዜ ፈስተጃበ ለኩም ለእናንተ መለሰላችሁ። ነቢዩ ዓለይሂ ሰላቱ ወሰላም ይሄ የወረደው ምንድነው? ዱዓ እያደረጉ ነበረ። <clears throat> ዱዓ እያደረጉ ለአላህ ስብሐነ ወተዓላ እርዳታ መጠየቅ ጀመሩ። ዱዓ ሲያደርጉ የዛን ጊዜ ምን አደረገላቸው? ፈስተጃበ ለኩም ለእናንተ መለሰላችሁ አለ። ይሄ ታሪክ የተነሳው ከነቢዩ ዓለይሂ ሰላቱ ወሰላም ጋር ነው። ስለዚህ ሰው እዚህ ላይ የሚማረው ምንድነው? አላህ Subhanahu Ta'ala ኢስቲጋሳ የሚያደርግ ሰው የሚለምን ሰው ምላሽ ይሰጠዋል ማለት ነው። በሸይጣን ወይ ደግሞ በሌላ ቢያደርግ ሰውዬ ዋጋ አለው የለውም፣ አይጠቅመውም። አልስቲጋሳ እስቲጋሳ ማለት እርዳታን መፈለግ አንደኛው እስቲጋሳ ቢላህ عز وجل ይላል ይስተስተጊሱነ ረበኩም ፈስተጃበ ለኩም እስቲጋሳ ባደረጋችሁ ጌታችሁን በለመናችሁ ጊዜ መለሰላችኋል። አኒ አለ። ከዛ በኋላ ቁርአኑ ሲቀጥል ምን ይላል? እኔ እኮ አለ ኡሚዱኩም የማግዛችሁ ነኝ የምልክላችሁ ነኝ ቢአልፊን በሺዎች ሚነል መላኢከቲ ከመላኢኮች ሙሚዱኩም ይላል። ቢአልፊን ሚነል መላኢከቲ ሙርዲፊነ በመላኢኮች የምልክላችሁ ናቸው በሺዎች አለ። አላህ ስብሐነ ወተዓላ በሺዎች መላኢካ ልካለሁኝ ያላቸው ለነቢዩ ዓለይሂ ሰላቱ ወሰላም ብስራት ሰሓቦች ደስ እንዲላቸው ነው እንጂ አላህ ቢፈልግ በአንድ መላኢካ ያጠፋቸው ነበረ ከዚህ በፊት እንዳደረገው ከዚህ በፊት እንዳደረገው የሷልህ ህዝቦች ግመል አላህ Wa Ta'ala አመጣለሁ ተአምር አሳየኝ ሲሉ ላውጣላችኋል ግን ተው ይህን ነገር ይቅርባችሁ ብለው ነበረ። ለምን አላህ Wa Ta'ala ተአምር ካሳየ በኋላ ህዝቦች ካላሳዩ የሚቀጣቸው ቅጣት ብርቱ ነው። ቅጣት ነው የሚመጣው ያንን ነገር ካልተቀበሉ አሏቸው። አሳየን፣ ችግር የለም ግመል አወጡላቸው። የሷልህ ህዝቦች ካወጡላቸው በኋላ እንግዲህ ምን ተባሉ? ይሄ ውሃ የተከፈለ ነውና አንድ ቀን እናንተ ትጠጣላችሁ፣ እነሱ ደግሞ የሚጠጡበት ጊዜ አለ። ግመሏ የምትጠጣበት ጊዜ ከዛ በኋላ በእሷ ጊዜ እናንተ እንዳትነኩ እሷን በእናንተ ጊዜ አትነካም ሲባል ይሻሉ። ከዛ በኋላ ስትቆይ ግን ምን አደረጉ? ሴራና ሴሩ። በኋላ ግመሏን ገደሏት። መጠጣት ፈልገው ነበረ፣ እየተጫወቱ እየጨፈሩ፣ አይ የእሷ ጊዜ ነው ዛሬ ሲባል እንደውም እንገላታለን ብለው ተስማምተው ገደሏት። ሲገሏት አላህ ስብሐነ ወተዓላ ቅጣት ላከባቸው። ሽልክባቸው አላህ በምንድን ነበር ያጠፋቸው? በጩኸት ነበር ያጠፋቸው። መላይካ አልኮ አንድ ጊዜ ጮኸባቸው ሁሉም ጠፋ። አላህ ስብሐነ ወተዓላ ከፈለገ አንድ መላይካ ይበቃቸዋል፣ ለእነዚህ ሁሉ ማለት ነው። አንድ መላይካ አንድ ጩኸት የዛን ሁላ ሰው ነፍስ አጠፋች። እንደውም መጀመሪያ አላህ ስብሐነ ወተዓላ ፊታቸው መቃየር ጀመረ ይላል። ቀይ ምናምን ቀላ እያለ እየገረጣ ሲመጣ ምን ሆናቸው ነው ይባባላሉ እርስ በርስ። ኧረ ዝም በል አትፍራ እየተባባሉ እርስ በርስ በመጽናናት መጨረሻ ላይ በሶስተኛው ቀን አላህ መላይካውን ሲልክ አንድ ሲጮህባቸው ሁሉም ጠፉ ማለት ነው ባሉበት። አላህ ስብሐነ ወተዓላ እዚህ ላይ ቢአልፍ ሚነል መላይካ በሺዎች መላይካ አላህ እልክላችኋለሁ ያላቸው ለነቢዩ ዓለይሂ ሰላቱ ወሰላም ብስራት ደስ እንዲላቸው ትልቅ ከመሆኑ ነው እንጂ አንድ መላይካ ይበቃቸው ነበረ። ስለዚህ በአላህ ስብሐነ ወተዓላ ኢስቲጋሳ የሚያደርግ ሰው ይህን ያህል ደረጃ ያገኛል። ይሄ በአሁኑ ሰዓት ይገኛል ማለት አይደለም። በዚህ በእኛ ባለን ድክመት ይሄ ነገር አይታሰብም እሺ አላህ ያው በቀላል ነገር ቢረዳን ኸይር ነው ወካነ ذلك في غزوة البدر غزوة የበድር ጦርነት ላይ ጊዜ ነው حين نظر النبي صلى الله عليه وسلم المشركين ሙሽሪኮችን በተመለከቱ ጊዜ ነብዩ አለይሂ ሰላቱ ሰላም የራሱ ሰው ደግሞ ምን ነበረ ሶስት መቶ የሚል አለ አስራ ምናምን ናቸው አጠቃላይ አስራ የሚል አስራ አለ ሰላቱ ናቸው ናቸው 310 ምናምን ቢዳ የምትለው በእርግጥ ከ3 እስከ 9 ያለ ቁጥር ያሳያል ይላል። እሺ ምን አለ ፈደኸለ ከዛ በኋላ ገባና መጠለያ ነገር ላይ ረበሁ ጌታውን መጠየቅ ጀመረ። ራፊዓን የደይሂ ሙስተቅቢል ቂብላ ወደ ቂብላ ዞር ብለው መጣራት ጀመሩ። ወደ ቂብላ መዞር ቁርአን ለመቅራት ዱዓ ለማድረግ ይሄ የተወደደ ነው አለ። ወደ ቂብላ ዞርና አላህን ስብሐነ ወተዓላ መጠየቅ ጀመሩ። እዚህ ላይ ምን አሉ ነብዩ عليه الصلاة اللهم إن تهلك هذه العصابة አለው من أهل الإسلام لا تعبد في الأرض አላሁ እነዚህን እኮ ያሉ ስብስቦችን ዛሬ ቀን ብዛታቸውን አዩ የነዛን ከዛ በኋላ አላህ ዛሬ አንተ እነዚህን ህዝቦች እኮ ያሉትን ለአንተ ሊጓጉ የወጡትን ብታጠፋቸው ወላሂ ከዚህ በኋላ አንተ የምትመለክ አይደለም ለተውሂድ ነው የለመኑት ለተውሂድ ነው የለመኑት። አላህን ይሄንን አላህ ስለሚጠቀሙ አላህን አይ እንዲህ ከሆንክ እንዲህ ትሆናለህ ለማለት አይደለም። ላኪን ተውሂድ ይጠፋል። እነዚህ ሰዎች ቢጠፉ ተውሂድ ይጠፋልና አላህ ወይ ተውሂድ ላቅ አድርገው በነሱራቸው ማለታቸው ነው ማለት ነው እንጂ ነቢዩ ዓለይሂ ሰላቱ ወሰላም ሞትን ፍራቻ ወይንም ደግሞ እዛ ያለው ሰው አልቆ ችግር ይፈጠርብናል በራሳችን ላይ በማለት ሳይሆን ዱዓቸው የነበረው ይሄ ነበር። አላህ አላህ ወይ اللهم إن አላህ ሆይ እነዚህን እኮ የተሰበሰቡትን ዛሬ ሰሃቦች ብታጠፋ እኛም ብታጠፋ አትመለክም በዚህ ምድር ላይ የሚያመልክ አታገኝም ተውሂድ የሚያደርግ የሚያደርግ ሰው በአላህ ስብሐነ ተዓላ አንድነት የሚያምን ሰው የለም ይጠፋልና ስለዚህ አላህ ነስር ስጠናል وما زال يستغيث بربه رافعا يديه حتى سقط رداؤه عن منكبيه ከተከሻቸው ላይ እጃቸውን በጣም ከፍ አድርገው የለበሱት ጋቢ እስከሚወድቅ ድረስ እስቲጋሳን ማድረግ አላቆም ነበረ ሲራሳል እያደረጉ አላህ ስብሐነ ወተዓላ እርዳን እያሉ አጊትና ያረበና ጌታችን ሆይ እርዳን እያሉ ሲለምኑት ትከሻቸው ላይ የነበረው ጋቢያቸው እስከሚወርቅ ድረስ አላቆሙም ነበረ። ፈአኸዘ አቡበክር ረዲየላሁ አንሁ ሪዳሁ ከዛም በኋላ አነሳና ፎጣቸውን ወይ ደግሞ ጋቢያቸውን አለበሳቸው። ፈአልቃሁ አላ መንኪበይሂ ትከሻቸው ላይ አለበሰና ከዛ በኋላ ምን አለ? وقال يا نبي الله كفاك مناشداتك مناشدتك አንተ ነብይ ሆይ አንተ ይበቃሃል ጥሪህ እስኪ የክሲ ካላቸው ይበቃሃል ብዙ ለምንሃል ፈኢነሁ ሰየንጂዙ ለከ ማ ወዐደከ ፈአንዘለ አላሁ ሀዘ ልአያ ከዛም በኋላ እሱ እኮ አለ አቡበክርም ይህንን ሰይ ይበቃሃል እንግዲህ አላቸው ብዙ ሲለምኑ አላህ ስብሓን ታላ አያቸውና አብሽር አላህ ስብሓን ተዓላ ማ ወዐደከ ቃል የገባህልህን ነገር ያመጣልሃል አላቸው ማለት ነው ይሄ እንግዲህ አጠቃላይ እስቲጋሳ በአላህ ነው ሁለተኛው እስቲጋሳ ቢል አምዋት አለ በሞቱ ሰዎች እስቲጋሳ እርዳታ ማድረግ ወይንም ደግሞ ባሉ ሰዎች እስቲጋሳ ማድረግ በማይችሉት ነገር ከሆነ ሽርክ ነው። አመ ዩጂቡል ሙጠረ ኢዛ ደዓሁ ወየክሽፉ ሱ አላህ አለ። ያ ማን ነው እንዴ? ዩጂቡል ሙጠረ የተቸገረን ሰው የሚመልስ ወየክሽፉ ሱ ወየክሽፉ ሱ ይላል። እንደዚሁም መጥፎን ነገር የሚያከሽፍ የሚያበላሽ ማን ነው? አላህ Wa Ta'ala ነው። ከለመኑትም የሚመልስ ጌታ ይላል። ይሄ አላህ Wa Ta'ala እንግዲህ እስቲጋሳ የሚደረገው ለአላህ ብቻ የሚሆን አይነት እርዳታ ነው። በማይችሉት በሞቱ ሰዎች ወይ በመሻይኾች ያቃሉ ሳልሽ ናቸው በሚባሉ ሰዎች ሌላ እስቲጋሳ ቢልአህያ በሚችል ነገር አለ እንዳልነው ሙሳ ያ ህዝቡ እንደጠየቀው ከሱ የነበረው ሰው ይሄ እስተጋሳ ነው የተቻለ ነው። ስለዚህ አጠቃላይ የምናያቸው እነዚህ እስተጋሳዎች በሙሉ የሚቻል የማይቻል አለው። የሚቻለው የሰው ልጅ በሚችለው በተለመደው አሁን እኛ ይሄን አድርግልኝ፣ በዚህ ነገር ላይ እርዳኝ፣ እስኪያግዘኝ ቢለው ይህንን ነገር ልሰራ ነበር እርዳኝ ቢለው ይሄ ይቻላል። የማይቻለው የሰው ልጅ በማይችለው ወይ በሞቱ ሰዎች አጠቃላይ የማይቻሉ እስቲጋሳዎችን በምናውቃቸዋለን። ሰዎች ሲለምኑ በላጭ ናቸው ብለው ነው የሚያስቧቸው። መሻይኾች፣ ዑለማዎች፣ ወልዮች ይባላል። ወይ አንቢያዎች የተባለ የሚደረጉ እነዚህ ሁሉ የማይቻልና አላህ Subhanahu Ta'ala ያልፈቀደው ነው إذ تستغيثون ربكم إذ تستغيثون ربكم ጌታችሁን እርዳታ በጠየቃችሁ ጊዜ فاستجاب لكم ለእናንተ መለሰላችሁ استغاثة የሚያደርግን ሰው አላህ سبحانه وتعالى ይቀበላል ከአላህ ውጭ እርዳታ የሚጠይቅ ሰው ግን ሽርክ ይሰራል እንጂ አላህ አይቀበለውም ማለት ነው እዚህ ላይ ለዛሬ እናቆማለን ኢንሻአላህ تلك تناقضت كالله إنا كنبي عليه الصلاة والسلام لو كتساسات كنك إنك شيطان والحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم